ወንሱ ቢተዝካርያ የሰማዕታት ሐውልትንም ማክበር እነዚህን እንቀራለን። في بيان حكم تعظيم ማለት تماثيل ማለት ምንድን ነው تماثيل تماثيل ማለት ምንድን ሐውልት ማለት ነው። normal ማንኛውም ሐውልት አንበሳም ይሁን ሰውም ይሁን تماثيل ምስሎችን ማለት ነው። ወነሱ ቢተዝካርያ የማስታወሻ ሰማዕታት ሐውልት ማለት ነው። የሰማዕታት ሐውልት ማለት ነው። ንሱበት ተድካርያ እነዚህ እነዚህን ማክበር አደጋ እንደሚከት እንቀራለን። ታዕዚም ተማሲል የኑህ ሰዎች ያደረጉት ጥፋት ነው። ወደፊት ይገባናል ኢንሻአላህ። ፊ ሁክሚ ፊ በያኒ ማብራሪያ ርዕሳችን ማብራሪያ ነው። ሁክሚ ሁክሙ ምንድነው? ታዕዚም ተማሲል ምስሎችን ማክበር ወንሱብ ተድካርያ የሰማዕታት ሐውልትን ማክበር التماثيل تماثيل ማለት ጀምዑ ቲምሳልን የቲምሳል ትሉላለህ። ቲምሳል ተማሲል ማለት جمع تمثال تماثيل ማለት የ تمثال plural ነው። وهو تمثال ማለት الصورة المجسمة አካል ያለው ምስል ነው። አካል ያለው ምስል تمثال ይባላል። አካል ያለው ምስል physical ያለው ምስል ፎቶግራፍ አይደለም ማለት ነው። تمثال ማለት ምንድን ነው? በአጠቃላይ ሐውልት ማለት ነው። ሐውልት ማለት ነው። ምክንያቱም تماثيل ማለት جمع تمثال ነው። تمثال ማለት ምንድን ነው? وهو الصورة ምስል ነው። المجسمة አካል ያለው على شكل إنسان በሰው ልጅ ምስል የተሰራ أو حيوان ወይ በእንስሳ ቅርጽ የተሰራ أو غيرهما ወይ ከዚህ ውጭ ባለ مما فيه ነፍስ ያለው ነገር በቃ ጉንዳንም ይሁን ሌሉ ነው እሳቸው ሩህ ያለበት ነገር የተሰራ ከሆነ ይሄ ሐውት እሱን የመሰለ ነገር ከተቆመ ያን ነገር ማክበር በጣም አደጋና ለተውሂድ መጥፎ እንደሆነ ነው። ስምዑ ቲምሳልን የቲምሳል ትሆናለሁ ወሆ አሱረቱል ሙጀሰማ አካል ያለው ምስል ብያቸዋለሁ አላሸክሊ ቅርጽ ኢንሳን በሰው ልጅ ቅርጽ የተሰራ አው ሐይዋን ወይ በእንሰሳ ነብር የሚሆን አንበሳ አው ገይሪህማ ወይ ከዚህ ውጭ ያለ ከሁለቱ ውጭ ከእንሰሳና ከሰው ውጭ አለ ሚማ ፊህ ሩሑን ነፍስ ያለበት ነገር ከሆነ ነፍስ ያለበት ነገር ከሆነ የመኪና የዚህ የመሳሰሉት ነገሮች ዛፍ፣ ተራራ ምናምን ችግር የለም። ወንሱቡ ፊል አስል ንሱም ማለት በአስሉ አልዓለሙ ባንዲራ ምልክት ተራራ ማለት ነው። አልዓለሙ ምልክት ባንዲራም ይሆናል። ንሱብ ማለት ንሱብ ማለት አው ሒጃራ ወይ ድንጋ ማለት ነው። ካነል ሙሽሪኩን ድሮ ሙሽሪኮች የነበሩበት የዝበሆነ የሚያርዱበት ቦታ ንሱብ ይባላል። والنصب ተጥቃሪ ያለው ነው ለየብቻ እየተረጎመ ነው። ትምሳል ማለት ምንድን እ ትምሳል አሱረቱል ሙጀሰማ ምን ማለት ነው? ሱረቱል ሙጀሰማ አካል ያለው ምስል አላ ሸክል ማዛ ሸክል ማለት ምንድን አላ ሸክል ኢንሳኒን አው ሐይዋን በሁለቱ ብቻ ወገይሪሂማ ሌላ ምንን ይመስል ሚማ ፊሂ ሩህ እዚህ ጨረስ ሲምታል እስከዚህ ያልቃል ወንሱ ንሱ በተክታር እያለውን ደግሞ ስንመለከት ወንሱ ኑሱ ማለት ፊል አስሊ በአስሉ ምንድነው ንሱን ማለት አስሉ መሰረቱ ትርጉሙ ሲቀመጥ እንግዲህ ስለሪ ቃሉ ማለት ነው አልዓለሙ ምልክት ማለት ነው አው ሒጃራ ወይ ድንጋይ ማለት ነው ንሱን ማለት የተተከለ ድንጋይ ማለት ነው የተተከለ ድንጋይ ካለል ሙሽሪኩነ ሙሽሪኮች ነበሩ የዝበሑነ ያርዱበት ነበር አካባቢ ላይ ለምን ለኢሕያኢ ህያው ለማድረግ ለማስታወስ ዚክራ ዘዒምን የአንድ መሪያቸውን ማስታወሻ አው ሙዓዘምን ወይ የተከበረ ሰው አላስወሪህም በእነሱ ምስል ቦታው ላይ ያስቀምጡና እዛ አካባቢ ላይ ሄደው ያርዳሉ። ምን ድንጋይ ማለት ነው? የተተከለ ድንጋይ ማለት ነው። የተተከለ ድንጋይ የተተከለ ድንጋይ አጠገብ ያርዳሉ። እዛ አካባቢ ላይ ምን አለ? የረኢሳቸው ሌላ አንድ እንትን ይኖራል፣ ቲምሳል ይኖራል ማለት ነው በጎን ንሱም ማለት አልዓለሙ ምልክት ነው። አው ሒጃራ ወይ የሚተከል ድንጋይ ነው። ካነል ሙሽሪኩን ሙሽሪኮች ነበሩ የዝበሑነ ያርዱበት ነበር ያን ቦታ ለኢሕያኢ ምን ለማለት ህያው ለማድረግ ማለት ነው። ምን ዚክራ ዘዒንን የመሪያቸውን ማስታወሻ የመሪያቸውን ህይወት ታሪክ ማስታወሻ ያደርጉታል። እሱን ለማስታወስ ስለ ማለት ነው። አው ሙዓዘም የተከበረ ከመካከላቸው ሲሞት አላስወሪህም በምስላቸው በማስቀመጥ ቦታው ላይ የሄዱ ያርዱ ነበር። ንሱብ ይባላል። ንሱብ ተዝካሪ ያስነለው በአንድ ላይ ሲረከብ ትርጉሙ ምን ይሆናል? ንሱብ ተዝካሪ ማለት ምንድነው? የሰማዕታት ጣውት ማለት ነው። በቃ የዘዒምም ይሁን የሙዓዘምም ይሁን የተከበረ ሰውም ይሁን የዘዒምም የመሪያት ሰውም ይሁን ወለቀድ ሐዘረ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አስጠንቅቀዋል። ሚን ተስዊሪ ከመቅረጽ ዘዋቲል አርዋህ ነፍስ ያላቸውን ነገር አትቅረጹ ብለዋል ነብዩ ዐለይሂ ሰላቱ ወሰላም። ወለቀድ ሐዘረ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አስጠንቅቀዋል። ሚን ተስዊሪ ከመቅረጽ ዘዋቲል አርዋህ ነፍስ ያለውን ነገር መቅረጽን ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል። ወላ ሲየማ በተለይ ተስዊር አልሙዓዘሚ የተከበሩ ሰዎችን መቅረጽ አደጋ ነው። ምን አልበሸር ከሰው ልጆች ለምሳሌ ከልዑለማ ዑለማዎችን ይመስል ወልሙሉክ መንግስታቶችን ይመስል ንጉሶችን ወልዕባድ የአላህ ባሮችን ይመስል ወልዮች የሚባሉትን ወልቃደቲ መሪዎችን የጦር መሪዎችን ይመስል ወሩአሳኢ ፕሬዝዳንቶች ፕሬዝዳንቶችንም ይመስል እነዚህ እነዚህ ነብዩ አለይሂ ሰላቱ ወሰላም በተለይ እነዚህ ላይ አደራ ብለዋል ጥንቃቄ የመመለክ ቻንሳቸው ሰፊ ነውና ነው እነዚህ ክብር ያላቸው ወላ ሲየማ በተለይም ነብዩ ከልክለዋል። ተስዊር አልሙዓዘሚን የተከበሩ ሰዎችን መቅረጽ ምን አልበሸር ከሰው ልጆች ከልዑለማ ሊቃውንቶችን ይመስል ወልሙሉክ ንጉሶችን ይመስል ወልዑባድ ምንድነው ዑባድ ምንድነው አልኳቸው ዑባድ እ ጌታቸውን የሚገዙ ወልዮች የሚሏቸውን ማለት ነው። በጣም ጌታቸውን የሚገዙ ሰዎች ነው ወልቃዳ ቃዳ ማለት ምንድን ነው? ጦር መሪዎች ጀነራሎችን ወሩአሳ ፕሬዚዳንቶችን ሰዋኡን እኩል ነው። ካነ ቢሆንም ሀደ ተስዊሩ ይህ ቀረጻ ቢሆንም አንጠሪቅ ረስሚ ሱራ ሱራውን በመሳልም ይሁን ረስም ማለት መሳል ማለት ነው። መሳል ማለት ነው። በመሳልም ይሁን ምስላቸው የሚሰራው ሰዋኡን እኩል ነው። ካነ ቢሆንም ሀደ ተስዊር ይህ ቀረጻ አንጦሪቅ ረስሚ ሱራ ሱራውን በመ ምን በማለት በመሳልም ይሁን በብዕር አላ ለውሐቲን ለውሐ ላይ ወረቀት ላይ لوحة لوحة ማለት ምንድን ቦርድ ማለት ነው። لوحة ማለት ቦርድም ላይ ይሁን أو ورقة ወይ ወረቀትም ላይ ይሁን أو جدار ግድግዳም ላይ ይሁን አው ሰውቢን ልብስም ላይ ይሁን እነ ኦባማ ምስል ማለት ነው ያወጣሉ። የተጫዋቾች ምናምን ምስል ይወጣል ቲሸርት ላይ سواء እኩል ልዩነት የለውም። ሐራምነት ካነ ተክፊሩ ቀረጻው ቢሆንም አንጠሪቅ ረስም ሱራ ምስሉን በመሳልም ይሁን አላለውሐትን ቦርድ ላይ አወረቀትን ወይ ወረቀት ላይ አው ጅዳርን ግድግዳም ላይ መሳል ይሁን አው ተውቢን ልብስም ላይ መሳል ይሁን በምን በምን አንጠሪቅ ረስም ነው ያለው እየሳሉ በእርሳስ ምናምን እየሳሉ ማለት ነው። የራሱ መሳያ እንትን አላቸው በመሳል አው ወይም ደግሞ አንጦሪቅ ልልትቃት በማንሳትም ይሁን ቢልአለት ደውእያ አለት ደውእያ በካሜራ ማለት ነው። አለት ደውእያ በካሜራ በማንሳትም ይሁን አልማዕሩፋ የምትታወቀው ፊሃዘ ዘመን በእኛ ዘመን ሁሉም እንደፈለገ ፎቶግራፍን እየተነሳ ነው። አለት ደውእያን በመጠቀም ማለት ነው። ዑለማዎች ልጆቹ የሚፈቅዱት ለዑዝር ለሚያስፈልግህ ነገር ነው። ለማስታወሻ ምናምን ነገር ሳይሆን ለመታወቂያ ለመሳሰሉት ነገር ችግር የለም። ከዛ ውጭ ያለውን ግን ተው። ለጓደኛ ማስታወሻ፣ ለራሴ ማስታወሻ የሚለው ተወው ነው የሚሉት ሸክዩ ያ ይህንን አመለካከት ነው እያስተምሩን ያለው። አው አንጠሪቂ አው አንጠሪቂ ኢልቲቃጥ በማንሳትም ይሁን ቢልአለቲ መሳሪያ አብዘውእያ ካሜራ ማለት ነው። አለተ ማለት ካሜራ ማለት አልማዕሩፋ የታወቀ የሆነ في هذا ዘመን በእኛ ዘመን የሚታወቀው የሆነ ሁለት አይነት ቀረ ቀረጻ አንደኛ ምን ነበር ምስል መቅረጽ ምን ምን ነበር ያለው አንጦሪቅ ረስም ማለት ምንድን ነው በመሳል ጦሪቅ ረስም አላማዛ ለውህ ማለት ምንድን ነው አው ወረቀትን አው ጂዳርን አው ቲሸርትን አው ሰውቢን ማለት ልብስም ላይ ይሆን ነው ማንኛውም ልብስ ላይ ሸርት ይሁን አው አንጠሪቅ ልልቲቃት አንደኛ በረስም ነበር ያሳለፍነው በመሳል ሁለተኛው አንጠሪቅ ልልቲቃት በማንሳት እንዲሆን بالآلة الضوئية በካሜራ المعروفة في هذا الزمن أو عن طريق النحت በመጥረብ ይሁን የተዘጋጀው وبناء الصورة ምስልንም በመገንባትም ይሁን على هيئة التمثال ሐውልታት መስሎ መገንባት እዛው ላይ ማለት ነው። ነህት ማለት ምንድነው? መጥረብ መጥረብ ድንጋዩን ይጠርቡታል በሰው ምስል ወይ አንበሳ አስመስለው ይጠርቡታል። መጥረብ ጠሪቀን ነህት ይባላል። በመሳልም ይሁን አንድ በሲቃጥም ይሁን በማንሳትም ይሁን ሁለት አም ጠሪቅ ነህት በመጥረብም ይሁን ወቢናኢ ሱራ ምስሉን በመገንባትም ይሁን አላይሃ አቲ ተምሳል በሐውልት አስመስሎ በመገንባትም ይሁን ያው ነው። ያው ነው። ሁሉም ክልክሎች ናቸው። መጠንቀቅ ነው ያለብን። ነብዩ አለይሂ ሰላቱ ወሰላም ምን ብለዋል ነው ዑለማዎች የተለያየ አመለካከት አላቸው። ግማሹ ፎቶግራፍ ይቻላል ይላል፣ ግማሹ አይቻልም ይላል። የተለያየ አመለካከት አለ። ግን መሐዲሶች ከሐዲሱ ውስጥ ሐዲሱን ተቂዳ አራት ሐዲስ አለ ሙተፈቅ አለህም አለ የሙስሊምም አለ አራት ቡኻሪና ሙስሊም ብቻ የዘገቡት ማለት ነው። ምስልን ይከለክላል። አሱራ ነብዩ አለይሂ ሰላቱ ወሰላም አይሻ ለፍታቸው ቅሪር ነው ያለው አሸድ العذاب يوم القيامة هم المصورون ሱራ ምስል የሚስሉ ናቸው ብለው ነብዩ አለይሂ ሰላቱ ወሰላም በጣም ተቆጥተዋል፣ ተራግመዋል። ያንን በመመልከት ሱራ ያለው ይሄ ፎቶግራፍ አይደለም፣ ኢልቲቃጥ አይደለም፣ በረስም ብቻ ያለው ነው ብለዋል ግማሽ ዑለማዎች። ግማሾቹ ደግሞ ሐውልት ማለት እንጂ አይደለም ማለት አይ ሐዲሱን የሚቀይድልን ነገር ስላልመጣ ሙሉ በሙሉ ክልክል መሆን አለበት። ለምን ነብዩ አለይሂ ሰላቱ ወሰላም አኢሻ መጋረጃ ላይ ያለው ምስል ያለውን ነገር ጋርዳ አግኝተዋል። በር ላይ ሲደርሱ አዩት። ምንድነው ይሄ አሏት። አይ ምን አጠፋህ ረሱላህ ፊትውን ለምን ተቀየረ ስትላቸው ይሄ ቤት ላይ ያለው የጋረችው ምንድነው? እኔ እኮ አዲስ ነገር አምጥቼ ነው ሰው ደስ እንዲለው ሲያዩ ብዬ ነው አለች። አሚጢ አና ቂራመቲ ሀዛ ይህን መጋረጃሽን አስወግጄ ቆራርጬዋለሁ። ስለዚህ ይህችን ነገር በመያዝ ዑለማዎች አይቻልም ይላሉ። ለዑዙር ከሆነ እንጂ ባንጫወትበት ጥሩ ነው ነው የሚሉት ብዙዎች ቅራታችን እንጂ ሰላፉን አይደለም ማለት ሰላፉ እንዳትተራበት ፎቶግራፍ ይሰራል አይሰራም ምናምን አይደለም አንብብ ማንበብ ያለብህን አንብብ ዋናው ሰላፉ ሳይሆን ከጀርባ ያለው ማለት ከምንድን ነው ነው ሐዲሱ ምንድን ነው የሚለው ነው ወነሃ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል። አንተ ዐለይክ ስወር ምስልን እንዳታንጠለጥሉ እንዳትሰቅሉ ብለዋል። አለል ጅድራን ግድግዳ ላይ እንዳሰቅል ብሏል ነብዩ አለይሂ ሰላቱ ወሰለም። ቢያንስ ቢያንስ እንደ ወንጀሉ ይቅር መላእክት አይገባም። ይህ ደግሞ ሙተፈቅ አለይህ ነው። ዑለማ ሁሉ ተስማምቷል በዚህ ቢያንስ ቢያንስ ጉዳት እስከዚህ ድረስ እኛ ጋር ያለው ይቅር ምንም አይደለም። ቢያንስ ቢያንስ መላእክት አይገባም ቤት ውሻ አለበትና መሰል አለበት መላእክት አይገባም። ይህን ማጣት ማለት ትልቅ ነገር ነው። ይህን ላለማጣት ምን ትልቅ ሌላ ምን ችግር አለ? ግድግዳ ላይ የአባቴ የአጎቴ ምን ተብሎ ይሰቀላል። ሱብሃንአላህ ሱብሃንአላህ ወነሀ ሰለላሁ ዐለይሂ ወሰለም ነብዩ ከልክሏል። አንተ አለቂ ሶር ምስልን ማንጠልጠል አለል ጅድራን ግድግዳ ላይ ወነህዋ ግድግዳን መሰለ ላይ ወአነስቲ ተማቲል ሐውልትንም መትከልን ነብዩ አለይሂ ሰላቱ ወሰላም ከልክለዋል። ነፍስ ማለት ምን ማለት ነው? መትከል ማለት ነው። አተማቲል ተማቲል ማለት ምንድን ነው? እ ሐውልት ማለት ነው። ተማቲል ወሚንሃ ንሱቡ ተዝካሪያ የሰማዕታት ሐውልት ከዚሁ ይደመራል። ይኸው አመጣው እዚህ ሁክሙ ተዕዚም ተማቴል ወንስበት ተስካሪያ ብለን ነበር እሳችን እንዳመጡት ጁድራን ላይ ግድግዳ ላይ ማንጠልጠል ከልክለዋል። ወአን ተማቴል ሐውልትን መትከልን ከልክለዋል። ወሚንሃ ከሐውልት ውስጥ ይመደባል። ምን አይነት ሐውልት? አንሱቡ ተስካሪያ የሰማዕታት ሐውልት ከዚሁ ይደመራል። ሊአነ ዛሊክ ሐውልትን መትከል ወሲለቱን ለሽርክ ወደ ሽርክ መዳረሻ ነውና ለምን የኑህ ህዝቦች የተበላሹት በዚህ ነው። አንደኛ ሁለት ነገር ነው የተከለከለው በምስል ዙሪያ ላይ አንደኛ ሙባሃ ማአላህ ከአላህ ጋር መፍጠር እችላለሁ እኔም አንተን አንተ ያስመሰልከውን አይነት ማስመሰል እችላለሁ ማለት ነው። አንድ ሁለተኛ ሰዎች ወደ ምን የወሰዳቸው ነው? ወደ ሽርክ የገቡበት ዓለም ነው መቅረት። በሁለት መንገድ ይከለከላል ይላሉ። ከአንዱ ብንድን ከሌላው አንስ لأن ذلك ይህ ትምሳልን ሐውልትን መትከል ወሲለቱን ለሽርክ ወደ ሽርክ መንደርደሪያ ነው። ፈኢነ አወለ ሽርኪን የመጀመሪያው ሽርክ ሐደተ የተከሰተው ፊል አርድ በምድር ላይ የተከሰተው ካነ ነበረ በምን ቢሰበብ ተስዊር በምስል ነበር የተከሰተው በምስል ነው ለመጀመሪያ ጊዜ ወነስፊ ሱወር ምስልንም በመስቀል ነው የመጣው ምስልም በማንጠልጠል ነው የመጣው ሌላ አይደለም መጀመሪያ ሽርክ የተከሰተው ምድር ላይ በዚህ ምክንያት ነው መጀመሪያ ምድር ላይ የተከሰተው በዚህ ነው ፈኢነ አወለ ሽርክን የመጀመሪያው ሽርክ ሐደተ የተከሰተው ፊል አርድ ምድር ላይ የተከሰተው ካነ ቢሰበብ ተስዊሪ ወነስቢ ሱወር ንሱበት ተዝካርያ አብዱል ገፋር ምንድን ነው? አንሱቡ ተዝካርያ ምንድን ነው? ንሱብ ማለት ምንድን ነው? ንሱብ ማለት ምንድን ነው? መክተብ ተዝካርያ ምንድን አልኳችሁ? كان بسبب التصوير በ تصوير ምክንያት ነው የተከሰተው። ወነስኪ ሶር ምስሎችንም በማንጠልጠል በመትከል የመጣ ነው ሽርክ በመጀመሪያ ጊዜ ምድር ላይ وذلك ይህም መቼ አነሁ ካነ ፊ ቀውሚ ኖህ እኑ ህዝቦች ውስጥ ነበሩ رجال ወንዶች ነበሩ ሳሊሑን ደጋግ ሰዎች ነበሩ فلما እነዚህ ደጋግ ሰዎች ሲሞቱ ጊዜ حزن عليهم قومهم ህዝቦቻቸው በጣም አዘኑ ተብቅ ልባቸው ስብር አለ ታላላቆቻቸውን አጡና ፈለማማቱ ካኑ ሪጃሉን ሷሊሑን ደጋግ ሰዎች ነበሩ እነሆ ህዝቦች ፈለማማቱ እነዚህ ደጋግ ሰዎች ሲሞቱ ሐዚነ አለይህም ቀውሙሁም ህዝቦቻቸው በጣም አዘኑ። በጣም ሲያዝኑ ሸይጣን የሆነ ነገር እንደተመቻቸለት አወቀ። ምን አደረገ? ፈአውሃ ኢለይህም ወደ እነሱ ዋህይን ራእይን ላካ። ሸይጣን ሸይጣን ላከላቸው። ሸይጣን ራእይን የሆነ አስተያየትን አመለካከት የሆነ ነገር ይዞላቸው መካከል ገባ። ምን አላቸው? አሚንሲቡ ትከሉ አላቸው። ኢላ መጃሊሲህም ድሮ እነሱ ሲቀመጡበት የነበረው ቦታ ዱዓ ሲያደርጉበት የነበረው ቦታ ሲዘክሩ ነበረበት ቦታ ሲሰግዱ ነበረበት ቦታ ላይ ምን አድርጉ አላቸው። አሚንሲቡ ትከሉ ኢላ መጃሊሲህም እነሱ ተቀመጡበት ቦታ አለቲ ካኑ የጅሊሱነ ፊሃ ሲቀመጡበት የነበረው ቦታ አንፋበን ሐውልቶችን ትከሉ ወሰሙሃ ሰይሟት ወሰሙሃ በትእዛዝ ፈጥሩ ሰመውሃ ብላችሁ ተጠራችሁ ሰየሟት ማለት ነው። ሰየሟት ሳይሆን እዚህ ቦታ ላይ የሸይጣን ትእዛዝ ነው። ሲቡ ትከሉ አላቸው። ኢላ መጃሊሲህም እነሱ መቀመጫ ቦታ ላይ አለቴ ካኑ የጅሊሱነ ፊሃ ሲቀመጡበት የነበረው ቦታ ላይ ትከሉ። ምን ትከሉ? አንሳበን ሐውልቶችን ትከሉ። ወሰሙሃ ሰይሟት ቢዶሚል ምን ጥሩ ወሰሙሃ ሰይሟት ደግሞ በአስማኢህም በስሞቻቸው ሰይሟት። እነማን እነማን ነበሩ? ማን ማን ነበሩ? የጉስ ወየዑቅ ነስራ ወድ ሷ አምስቱ ናቸው እብኑ አባስ እንደሚሉት ቁርአንን ሲፈስሩ هؤلاء الخمسة كانوا رجالا ሷሊሒን ደጋግ ሰዎች ነበሩ ሲሞቱ ህዝቦቹ በጣም አዘኑ ፈአውሃ ኢለይሂም ሸይጣን ሰይጣን ወደ እነ ራእይ ላከ አንን ሲቡተ ከብሎ የሚል አስተያየት ሰጣቸው። ኢላ ተመቀመጫው ቦታ አለቲ ካኑ ይጅሊሱነ ፊሃ ብዙ ሲቀመጡበትና ዱዓ ሲያደርጉበት የነበረው ቦታ ወሰሙሃ ሰይሟት አላቸው። ቢአስማኢሂም በስሞቻቸው ሰይሙ አላቸው። ተፈዓሉ አደረጉት። ወለም ቱዕበድ ግን አልተመለከችም ነበር። አያችሁ አይደል? ተሰየመ ስያሜ ወርድ የሚባል መቃብሩ ላይ ሐውልት የጉት የሚባል የዑቅ የሚባል መስራ የሚባል ስዋዕ የሚባል ሰሩ ሐውልት በሰዎቹ ስም ተሰየመ ሐውልቱም ፈፈዓሉ አደረጉ ሰይጣን እንዳላቸው ተከሉ ወለም ቱዕበድ ግን አልተመለከችም ነበር እስከ መቼ ሐታ ኢዛ ሐለከ እስከ ድረስ ሐታ ኢዛ ሐለከ እስከ ድረስ እስከ ጠፉ እስከ ሞቱ እስካለቁ ድረስ እነማን ኡላኢክ የመጀመሪያዎቹ ትውልዶች እስከሚጠፉ ድረስ አልተመለከም ነበር። የመጀመሪያዎቹ ትውልዶች እነማን ናቸው? ሐውልቱን የሰሩት ሰዎች እነሱ እስከጠፉ ድረስ እነሱ ያውቃሉ። ዝም ብሎ ለማስታወሻ ነው እንጂ ያቆሙት ሌላ ምንም ጥቅም እንደሌለው ያውቃሉ። ኡላኢክ እነዚህ ሰዎች እስካለቁ ድረስ ወኑሲል ዒልሙ እውቀት ተረሳ እውቀት ጠፋ ታላላቆቻቸውም አለቁ የዛን ጊዜ ምን ተደረገ ሁለተኛው ትውልድ ላይ عبدت ተመለከች እንደዛ عبدت ተመለከች ድሮ ግን ففعلوا አደረጉት ስም አወጡ ሰየሙ ወለም ተዕበድ ግን አልተመለከችም ነበር ሐታ ኢዝ ሐለከ እስከጠፉ እስካለቁ ድረስ أولئك ሐውልቱን የሰሩት ሰዎች ወንሴል ዒልም እውቀትም ተረሳ እነሱ ሲሞቱ عبدت ከዛም በኋላ ተመለከች። ولما بعث الله نبيه نوحا ነቢይ ኑሕን አላህ ሲልክ አለይሂ ሰላም ሲልካቸው የነሃ እንዲከለክሉ ሲልካቸው አኔ ሽርኪ ከሽርክ እንዲከለክሉ እባካችሁ ተቆጠቡ ለማለት ነቢዩላህ ኑሕን አላህ ሲልካቸው አለዚ ሐሰለ ያን የተከሰተ ሽርክ ቢሰበብ ቲልከ ሱራ በዚች ምስል አማካኝነት የተከሰተውን ሽርክ ለመከልከል ነቢዩ ኑሕን አላህ ሲልካቸው አለቲ ኑሲበት ያቺ የተከከለች ምስል እምተነዐ ቀውሙ ህዝቦቹ እንዲያሉ አሉ እምተናዓ እምቢ አሉ አያስባችሁ ግልጽ ነው አይደል ይገባል ገብታችኋል الشرك الذي حصل بسبب تلك الصورة በዚች ምስል ምክንያት የተከሰተውን التي نصبت የተተከለች ሆነች امتنع قومه እሱን ለመከልከል ነብዩ ኑህን አላህ ሲልካቸው امتنع قومه ህዝቦቹ እምቢ አሉ امتنع ማለት አንቀበልም አሉ من قبول دعوته የነብዩ ኑህን ዳዕዋ ከመቀበል እምቢ አሉ ወአሰሩ ድርቅ አሉ ቀጠሉበት አላ ዒባደቲ ትልከ ሱራ ይችን ምስል ማምለክን አፈሩ በዛው ላይ ቀጠሉ ዘወተሩ አፈሩ ቀጠሉ አላ ዒባደቲ በማምለክ ላይ ትልከ ሱራ ይችን ምስል አልመንሱባ የተተከለችዋን ምስል ማምለክን ቀጠሉበት አለቲ ተሐወለት ኢላ አውሳን ይቺ ወደ ጣዖት የተቀየረች የሆነችውን ምስል ማምለኩን ቀጠሉበት ድርቅ ብለው ተጋባናል። ግልጽ ነው። ወአሰሩ ቀጠሉ አላ ዒባደቲ ቲልከ ሱራ ይችን ምስል ማምለክን ቀጠሉበት። አልመንሱባ የተተከለች ሐውልት አለቲ ተሐወለት የዞረች መጨረሻ ላይ ኢላ አውሳን ወደ ጣዖትነት የተቀየረችውን ምስል ማምለክ ጀመሩ። ተሐወለት ማለት ምንድን ነው? የተቀየረች መጨረሻ ላይ ተቀይራለች። መጀመሪያ ግን ተፈዓሉ አደረጉት። ወለም ቱዕበድ አልተመለከችም ነበር አይደል? እስከ መቼ ነው ያልተመለከችው? ሐታ ኢዛ ሀለከ ኡላኢክ ምን ማለት ነው ሐታ ኢዛ ሀለከ ኡላኢክ የመጀመሪያዎቹ እስካለቁበት ሰዓት ድረስ ከዛም በኋላ ምን ተከሰተ ወኑሲየ العلم እውቀት ተረሳ ምን ሆነች ፈዑቢደት ተመለከች ዛሬም ላይ እንደዚህ ነው ይሄን ሐውልት ማን ያመልካል ማለት የምትችል አንድ ቀን ይዘነጋል ይረሳል አሁን ሐውልቱን የሰራው አያመልከውም ኋላ ላይ ግን ይጠቅማል በተለይ ዑለማዎች ከሆነ ምስሉ አደጋ ነው በተለይ ዑለማዎች ወልዮች የሚባሉት የዑባድ የቃዳ የሩአሳ ከሆነ አደጋ ነው። ቃደት ማለት ምንድን ነው? ወቃሉ ተባባሉ። ነብዩላህ ኑህ ሲመጡ ልጆቻቸውን ይሰበስቡና ይህንን አደጋ ይነግሯቸው ነበር። ምን አልዓጀብ አንድ ሰው ሲሞት ራሱ ንዛዜ ሲናገር ለልጆቹ ወመከሩ መከረን ኩባራ አሴሩ የሚገርም ሴራን አሴሩ ይላል አላህ። ወመከሩ መከረን ኩባራ ሴራቸው ምንድን ነው? ወቃሉ እንዲህ ተባባሉ ላተደሩነ ይቺ ወስያ አንድ ሰው በሚሞትበት ጣረ ሞት ላይ ሲገባ ሲጀምረው ምን ያደርጋል? ልጆቹን ተሰብስቦ አካባቢን ሰው ይሰበስብና ይነግራቸዋል። ወቃሉ ተባባሉ ላተደሩነ አደራ እንዳትተው አሊሃተኩም አማልክቶቻችሁን እንዳትተው ወላ በተለይም እንዳትተው ወደን ወድንም እንዳትተውት የጣዖቱ ስም ነው። ወላ ስዋዓ ስዋዕንም ወላ የጉተ የጉትንም ወየዑቀ የዑቅንና እንዲሁም ወነስራ ነስርን አሉ። ስንት ሰዎች ማለት ነው? ወድ ዋ የቁስ የዑቅና ነስራ እነዚህን አምስት ሰዎች እንዳትተው የኑን ሰበካ በምንም አይነት መልኩ እንዳያስቀይራችሁ አደራችሁን እያለ በኑዛዜ ይሞታል። ድርቅ አሉ። ወላ የልጁና ኢላ ፋጅረን ከፋ ከሃዲ እንጂ አይወልዱ ነበር። የሚያሳድጉት በዛ ላይ ስለሆነ ነው። ለዚህ ነው ምድር ላይ ወላ ተዘር አለል አርቢ በያራ አንድንም ሰው እንዳታስቀር ልቅንቅም አድርግልኝ አሉ ነብዩላህ ኑህ በጡፋኑ ጨረሳቸው የተወሰኑ አማንያን ሲቀሩ ወሃዲህ እስካሁን የቀራ ነው ወቃሉ ተባባሉ ላተዘሩን እንዳትተው አሊሃተኩም አማልክቶቻችሁን እንዳትተው አምልኩ ግን በሉት ወላ እንዳትተው በተለይ ማን ማንን ወደን ወድንን ወላ ሱዓ ሱዓንም እንዳትተውት ወላ የጉሰ የጉስንም ወያዑቀው ነስራ ምንድናቸው እነዚህ ወሃዚህ እነዚህ አሁን የቆጠርናቸው አስማኡ ሪጃል የወንዶች ስያሜ ነው። አለዚነ እነዚህ ሰዎች ሱዊረት ለሁም ተቀርጾላቸዋል። ትልከ ሱወር እነዚህ ምስሎች ተዘጋጅተውላቸው ነበር። አላ አሽካሊህም በእነሱ ቅርጽ እንደ ቁመታቸው፣ እንደ አቋማቸው፣ እንደ ጎን ስፋታቸው ተሰርቶ ነበር ሐውልቱ። ሱዊረት ለሁም ምስል ተዘጋጀላቸው። ትልከ ሱወር እነዚህ ምስሎች ተዘጋጁላቸው። አላ አሽካሊህም ምን ማለት ነው? አለፈ ዱዕያ ማለት ነው። ምን ማለት ነው? አለፈ ዱዕያ አለፈ ዱዕያ ማ ማለት ምንድን ነው? አለፈ ዱዕያ ካሜራ አላ አሽካልህም በቅርጻቸው እንዲሰራ ተደረገ። ለምን? ለዚክራያትህም እነሱን ለማስታወሻ ተብሎ ወተዕዚመን ለሁም እነሱን ለማክበር በሚል ስም ተዘጋጅቶላቸው ነበር። ያንን ነው እንዳትተው የተባሉት ሲያመልኩም የነበሩት ከነብዩላህ ኑህ ጋር ሲጣሉ የነበሩት በዚህ ነው። ተግባባን አይደል? ጨርስላችሁ እቺን ተለኮ ነው አይገባችሁም?